بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما اللهم اغفر لنا ولمشايخنا ولمن تعلم منا فبعد فيقول المصنف رحمه الله تبارك وتعالى والأفضل أن أن تصلي الراتبة في بيتك إذا كان لك بيت فهو أفضل من أن تصلي من أن تصلي في المسجد الحرام حتى وإن كان مستأجرا والأفضل بلاج أن تصلي الراتبة راتبة صلاة مسجده نعم راتبة صلاة مالت قال لفوا يا صلفناتشو أصرف لت ሱና ሰላቶች ናቸው ከሰላት ፊትና ኋላ ያሉ ናቸው እነዛን መስገድህ ነው ፊ በይቲከ በቤትህ ውስጥ ኢዛ ካነ ለከ በይቱን ለአንተ ቤት ካለ فهو أفضل من أن تصلي እሱ በላጭ ነው ከመስገድህ ፊ المسجد الحرام እንኳ መስጂድ አልሐራም ውስጥ የአላህ ቤት አጠገብ ያለው መስጂድ ማለት ከካዕባ ዙሪያ ያለው መስጂድ ነው መስጂድ አልሐራም እዛ መስጂድ አልሐራም እንኳ ከመስገድ حتى وإن كان ሰውየው ከሆነ እንኳ ሙስተእጀረን የተከራየ ከሆነ እንኳ لقول النبي صلى الله عليه وسلم النبي صلى الله عليه وسلم سلالو أفضل صلاة المرء في بيته يسوي صلاة بلاته بيته وسطنهم إلا الصلاة المكتوبة قديتا صلاة تكر بلوال والذي قال هذا القول إهن النقر يتناقروت هو الذي قال يتناقروت راساتشو እሳቸው እኮ ናቸው ሰላቱን ፊ መስጂዲ ሀዛ በዚህ በእኔ መስጂድ ውስጥ ሰላት መስገድ አንድ ሰላት መስገድ هذا ሲሉ በዚህ ሲሉ መስጂድ ነበዊ ነው የፈለጉት خير من ألف صلاة فيما سواه ከሱ ውጪ ባሉ ቦታዎች ከሚሰገዱ ሶላቶች አንድ ሺህ በላይ ከአንድ ሺህ ሶላት በላይ የበለጠ ነው የሚሆነው ኢላ አልመስጂድ አልሐራም መስጂድ አልሐራም ሲቀር መስጂድ አልሐራሙ ደግሞ ከዛ በበለጠ መልኩ ከአላህ ዘንድ አጅሩ ከፍ ያለ ነው እናም ነቢያችን አለይሂ ሰላቱ ወሰላም የአንድ ሰው ሶላቱ በቤቱ ውስጥ የሚሰግደው በላጭ ነው ብለው የተናገሩት እሳቸው ናቸው ራሳቸው ምን ያሉት በዚህ መስጂዴ ውስጥ ደግሞ ብለው በመስጂደ ነበዊ የሚሰገደው ሶላት አንድ ሺህ ሶላቶችን እጥፍ እንደሚሆን በሌላው ቦታ ከሚሰገደው መስጂድ አልሐራሙ ደግሞ ከዛ በላይ እንደሚሆን ተናግረዋል። ይህንን ታዲያ ስታይ ሁለቱን ሐዲሶች ስትሰበስብ ምንድነው የምታገኘው? ነብዩ ሰለላሁ ዐለይሂ ወሰለም ከዛ ከነብዩ ሰለላሁ ዐለይሂ ወሰለም መስጂድ እንኳ ቤት ውስጥ የሚሰገደውን ነው ያስበለጡት ማለት ነው። ለምን እዛው መስጂደል አነባዊን የሚያገኙ ለሆኑ ሰሃቦች ነው ቤታችሁ መስገድ ነው ያለባችሁ ሱና ሶላት ብለው ያሉት አፍضل صلاة المرء في بيته الا الصلاة المكتوبة እያሉ የተናገሩት ለነዛው ሰሃቦቹ ነው ولهذا ይላል كتاب ለዚህ ሲባል በዚህ ምክንያት كان عليه الصلاة والسلام نبينا عليه الصلاة والسلام ነበሩ يطبق مقتضى هذا الحديث عمليا የዚህን ሐዲስ ጭብጥ በተግባር ተጥቢቅ ሲያደርጉት ወይም ደግሞ ሲፈጽሙት ይታይ ነበር يطبق ይፈጽሙት ነበር مقتضى هذا الحديث ይህንን ሐዲስ ጭብጡን عمليا ተግባራዊ በሆነ መልኩ ፈካነ ዩሰሊ ሶላት ናፊላ ሱና ሰላት ይሰግዱ ነበረ ፊ በይቲህ ቤታቸው ውስጥ ማአነ በይተሁ ባቡሁ ኢለል መስጂድ የእሳቸው ቤት በራፉ ወደ መስጂዱ ከመሆኑ ጋር ማለት በጣም ወደ መስጂዱ የተጠጋ ነው። ጎንና ጎን ነው። ከመሆኑም ጋር ረሱሉ ሰለላሁ ዐለይሂ ወሰለም ርቋቸውም ሳይሆን ወደ መስጂድ መምጣት ቤታቸው ነበረ ሱና ሶላት የሚሰግዱት ማለት ነው። ይህም ያሳየው ሱና ሶላት መስጂድ ሐራም ከመስገድ መስጂድ ነበዊ ከመስገድ ቤት መስገድ እንደሚበልጥ ነው ይሄው ምን አላ ቀጥሎ ላ የተከለፉ ፊ ጀሃቢ ኢለ መስጂድ መስጂድ በመሄድ ወይም ለመሄድ ረሱሉ ሰለላሁ ዐለይሂ ወሰለም ተከልፍ ውስጥ አይገቡም ነበር ወይም አይጨነቁም ነበር መስጂድ ለመሄድ ላኪን نجرجن كان يصلي في البيت بيتوس تكبرم يسجدوس إذن فلذين إذا كنت في مكة لأداء عمرة أو حج حج عمرة لم تطلن مكة وست هنا أنت بتير أو غيرها وإن مكذب متشعل أكبر كعمرة كحج كليلة لا تكبرات لما تكبر وجد زارتير وأردت أن تتنفل ذات النصلاة المسجد بتفلق فالتنفل في بيتك أفضل من التنفل في المسجد الحرام بيته يمتار የምታደርገው النصلاة يبلتع المسجد الحرام ውስጥ ከሚሰገደው ሱና ሶላት لكن ነገር إذا ذهبت إلى المسجد الحرام ودنا المسجد الحرام كهد كنا وصليت فيه تحية المسجد مثلا لبلنا تحية المسجد بستقت ولم يقم الصلاة صلاة إكامة على درجة فتزود من الخير يزين بزين كوا كخير تسنك يهون مالك فقدبت زوج يالله بسنياكل مسجد الحرام الصقد لأن الصلاة في المسجد الحرام مسجد الحرام أم السجد صلاة نونا أفضل من مئة ألف صلاة فيما عدا فذا وجي كالوث مسجد وجه وسط كم السجد صلاة بمتوشي يبلغ نونا هون እንግዲህ አንድ ሰው እዛ ተከራይቶ ሆቴል ይዞ ሊሆን ይችላል ይቀመጣል ለጊዜው ያ የተከራየበት የሆነ ሆቴል ለሱ ልክ እንደ ቤቱ ነው የሚቆጠረውና ሱና ሰላት መስገድ ያለበት እዛው የተከራየበት ሆቴል ላይ ወይም የተከራየው ቤት ላይ ነው። ነዋሪም ከሆነ እንደዛው ቤቱ ነው ሱና ሰላት መስገድ ያለበት። ነገር ግን አዛን ተብሎ አዛን ጥሪ ሰምቶ መጣ። ከዛ በኋላ በጊዜው አስፈላጊ የሆኑ ሱናዎችን እዛው ሰገደ። ዝም ብሎ ቁጭ ከሚል ሰላት ቢሰግድ የበለጠ ነው። ስለዚህም ተነሳና አሁን የተለያዩ ሰላቶችን ከዚህ በፊት ሙጥለቅ የሆኑ ሱናዎች አሉ ብለናል። እነዛን ሰገደ። ያ እንግዲህ ሰውየው ምንድን ነው የሚጨምረው ማለት ነው? አጅርን ይጨምርለታል። በተባለው መሰረት ይህንን መቶ ሺህ ሰላት ከዛ ከመስጂድ አልሐራም ውጭ ያለ የሚሰገድ መቶ ሺህ ሰላት በላይ አጅር አላህ ስብሓነ ወተዓላ ይሰጠዋል ነው። ግን ደግሞ ሶላቱ አብቅቶ ልክ ነቢያችን ዓለይሂ ሰላቱ ወሰላም ከቤታቸው የሚሰግዷቸው የነበሩ ሰላቶችን የመሰለ መስገድ ያለበት ቤቱ ነው። ያንን መቶ ሺህ አጀር የሚያክለውን ታዲያ አላህ ይሰጠዋል እንደ ቤት ከሰገደ ከተባለ ከመመቻቸት ጋር ከሆነና ሱናውን ለመጠበቅ ብሎ ቤቱ ከሄደ አላህ ከዛ የበለጠ ይሰጠዋል። አሁን እዚህ ጋር ነው ምስል። ነገር ግን አሁን ለምሳሌ እኛ አልተመቻቸልንም። ቤታችን ሰግደን ከመስጂድ አልሐራም የበለጠ አጅር እናገኛለን ማለት የኛው አላስኬድም። ግን ተመቻችቶለት እዛው መስጂድ አልሐራም ውስጥ መስገድ ሱናውን እየቻለ አይ ሱናው የነቢያችን አለይሂ ሰላቱ ወሰላም መንገድ ያኛው ስለሆነ ያኛው ነው የሚበልጠው ብሎ ቤቱ የሄደው ሰው እዛኛው የበለጠ አጀር እንደሚያገኝ ሱናን የተከተለው ነው መስአለ አንዴት ነጥብ هذه الرواتب هل لها سور معينة تقرأ فيها سور معينة አለው ወይ سور معين የተነጠለ የሆነ ሱራዎች አሉ ወይ الجواب መልሱ سنة الفجر لها قراءة معينة سنة الفجر ከሆነ ከሱብሂ ሶላት በፊት የሚሰገደው ሁለት ረካዓ እሱ እንደሆነ ቅራአት አለው የተነጠለ ውስጡ መቅራት ያለበት ማለት ነው في الركعة الأولى بمجبرة وركعة قل يا أيها الكافرون وفي الركعة الثانية قل هو الله أعلم بزينا ونبياتنا عليه الصلاة والسلام يسجد في صلاة الصبح قبلية أول دمو في الركعة الأولى قولوا آمنا بالله وما أنزل إلينا إهم تقين سورة البقرة علت عن ديانت آه بهلتني ودمو دمو قل يا, أيها آه، قل يا أهل الكتاب تعالوا إلى كلمة سواء بيننا وبينكم سورة آل عمران وسطنا يعني أحيانا أنني تقرأ قل يا أيها الكافرون وقل الله أعلم قل يا أيها الكافرون بمجمرة ركعة بهلتنيا قل هو الله دجي كره تسجدات عليه እንግዲህ እቺ ሶላተ ሱብህ ቀብልያ ለየት የሚያደርጋት ነገር ምንድን ነው? ቀልበጭ ብላ ነው መሰገድ ያለባት ማለት ነው። በጣም ምጥን ብላ በፍጥነት ነው መሰገድ ያለበት። የነቢያችን አለይሂ ሰላቱ ወሰላም ሱና የሰላት ሱብህ ቀብልያ ላይ ማፋጠር ነው። በጣም ፋቲሐ ቀርተዋል አልቀሩም እስከሚባል ድረስ ያደናግሩኝ ነበር ትላለች አይሻ ረዲየላሁ ዐንሃ። በጣም ከመፍጠናቸው ማለት ሰላት ሱብህ ቀብልያ ላይ ፈጠን አድርገው ነው የሚሰግዷት የነበር። آه، وأحيانا عند عندد دمو تقرأ تقرأ له قولوا آمنا بالله وقل يا وقل يا أهل الكتاب قل يا أهل الكتاب النزين تقرأ له هذا هو الأفضل هنا بلاج بناء على القاعدة التي أشرنا إليها ورصفة يتقوم نبات قاعدة لك كذا عنطار بذا مترت وهي سمي تقوم نبات قاعدة كذب في تياسالفنا مننا أن العبادات عبادات المتنوعة يتلايهن ينبغي أن يفعلها الإنسان على جميع الوجوه الواردة عن رسول الله صلى الله عليه وسلم ከነቢዩ ሰለላሁ ዐለይሂ ወሰለም በተገኙ በተለያዩ በሆኑ የመጡባቸው ወጅሆች ይኖራሉ፣ ሁኔታዎች፣ አቅጣጫዎች በሁሉም አይነት እየተቀያየረ መሰራት ይኖርበታል ማለት ነው። أما باقي الرواتب የተቀሩ ከፊትና ከኋላ የሚሰገዱ ረዋቲቦችን በተመለከተ ፈለይሰ ለሃ ቂራአት ሙዐየን የተነጠለ ቂራአት የላቸውም። ይሄ ነው የሚባል የላቸውም። ኢላ ራቲበት አልመግሪቢ የመግሪቡ ሲቀር فقد ورد فيها أنه يقرأ فيها በዚህ ዙሪያ መጥቷል ነቢያችን አለይሂ ሰላቱ ሰላም ሲቀሩ እንደነበረ ቁል ያ አዩሃል ካፊሩን ወቁል ሁላሁ አሐድ እንግዲህ ቁል ያ አዩሃል ካፊሩንና ቁል ሁላሁ አሐድ ይቀሩ ነበረ ይችም ቅራአት የት ነች ከመግሪብ በኋላ ባለው ላይ ፋኢዳ አንዲት ትልቅ ጥቅም ያላት ነገር ያሉ سنة الفجر سنة الفجر من لو فجر سنة تمتاز عن غيرها من السنن بأمور سنة وجه بأمور በብዙ ነገሮች ለየት የሚያደርገው ነገር الليل الخصيصة الأولى የመጀመሪያው የሚለየው ጉዳይ ቢኖር أن لها قراءة معينة من የሚነጥላት هنا قراءة አላት كل الثانية الخصيصة الثانية أنها تخفف ፈላ ቱሰቀል እቺ ሶላት መሰገድ ያለባት ቀለል ተደርጋ ነው ከበድ መደረግ የለባትም ይላል حتى قالت عائشة رضي الله عنها عائشة اللهم تمسراني لله الناس قالت دوس كان رسول الله صلى الله عليه وسلم ረሱሉ ሰለላሁ ዐለይሂ ወሰለም ነበሩ ዩሰሊ ረክዓተይ ልፈጅሪ ፈዩኸፍፍ ረክዓተይ ልፈጅርን ይሰግዱ ነበር የፈጅሩን ሁለት ረክዓ ይሰግዱ ነበረ ቀለል ያደርጉትም ነበረ ትላለች حتى اني اقول اني استمل درس من القراء فيهما بام القران اما القران የሚባለው سوره الفاتحه قرتها لا قرر مستمل درس يا درسي نبره ትላለች ይሄም የሆነው شيخ من يلالو من اسراعه بهما بس ركعوات በጣም ከማፍጠናቸው የተነሳ ነው ነብያችን عليه الصلاه والسلام ሁለቱ ረክዓዎች ማለት አንድ ሶላት ነች ገባን አይደል አንዷ ሶላት ሁለት ረክዓ አይደለም ያላት ቀብልያዋ እሷን ማለታችን ولهذا ለዚህ ነው لو قال قائل የሚናገር ሰው ቢናገር ባይ ቢል ምን ብሎ هل تستحبون لي إذا صليت سنة الفجر لني ይወደድልሃል ብላችሁ የምትሉኝ ነውን ሱነተ الفجر በሰገድኩ ጊዜ አን ኡጢለ ፊ التسبيح سبحان ربي العظيم ወይም سبحان ربي الأعلى የሚባለው ሁለቱም ተስቢህ ነውና ተስቢህ ላይ ማርዘሜን وفي الدعاء دعاء ላይ ማርዘሜን وفي القراءة ቁርአን ላይ ማርዘሜን የተወደደ ነው ብላችሁ ትሉኛላችሁ ወይ ብሎ ቢል ቁልና እንለዋለን ይላሉ ሼህ ምን الذي يخفف أفضل من الذي يثقل ከበድ አድርጎ ጫን አድርጎ ከሚሰግደው የበለጠ እዚህ ቦታ ላይ የሚወደደው ቀለል ለሚያደርገው ነው ብለን መልስ እንሰጠዋለን አሉ ቀጥለው ምን አሉ وأنا أشاهد أناسا من الإخوة ይኸውላችሁ እንግዲህ ሁል ጊዜ ሁል ጊዜ ስሜታችን ውስጥ ያለው አይደለም ሸሪዓ አሁን ከዚህ የምትረዱት ይሄ ነው ሸሪዓና ስሜታችን ይለያያል እኛ ሁል ጊዜ መልካም መስሎ የታየን ነገር መልካም ላይሆን ይችላል አሁን ረሱሉ አለይሂ ሰላቱ ወሰለም ሱነተል ፈጅር ላይ ያሰገዱበት ሁኔታ ፋቲሃ ቀርተዋል አልቀሩም እስከሚባል ድረስ ያደናገረ ነው አይደል ሌላ ቦታ ላይ ደግሞ እንደዚህ አይደለም እግራቸው እስከሚሰነጠቅ ድረስ ሌሊቱን ደግሞ ቆመውታል ስለዚህ ምንድነው የሚደረገው ሁሉ ጊዜ ያችን አለይሂ ሰላቱ ወሰለም ይሄንን ነገር ሰርተውታልን ብቻ ሳይሆን አፈጻጸሙስ እንዴት ነው የሰሩት የሚባለውንም ደግሞ ከእንደገና መጠየቅ ያስፈልጋል ማለት ይሄ አብዛኛውን ሰው ገደል የከተተ ጉዳይ ቢኖር ይሄ ነው ከዚህ በፊትም አንስተናዋል በየቦታው ነው በየቦታው ያሉ ነገሮች ይሄ ባለ መታወቁ ሰበብ ብዙ ችግሮች ያመጣል ማለት ነው። ነብዩ ሰርተውታል ብቻ አንድ ሰው ያቀና ከዛ አፈጻጸሙን በየትኛው መልኩ ይሰራ ከሱ ወስዶ ማለት ነው። ከነብያችን ሳይሆን አፈጻጸሙን ከራሱ ይወስዳል። ይሄ ጉዳት አለ ከባድ ጉዳት። ለምሳሌ ሶላት ስገዱ ተብለናል ብሎ የሶላት አሰጋገድን ከራሱ መፈብረቅ እንደማለት ነው። ሰላት አስተጋገር ከየት ነው የሚወሰደው? ከነቢያችን አለይሂ ሰላቱ ወሰላም ነው የሚወሰደው። ሐጅ አድርጉ ብለዋል እያለ የራሱን ሐጅ ሊያደርግ ነው ማለት ነው። አንድ አንድን ዒባዳ ስሩ ተብለን እንደተባል ነው ያንን ዒባዳ መሰራት እንዳለበት ከነብያችን አለይሂ ሰላቱ ወሰላም እንደሰማንና እንደወሰነው ሁላ አፈጻጸምና አሰራሩ ከነብያችን ነው መወሰድ ያለበት። ያለበለዚያ ብዙ ስህተቶች ይከሰታሉ። አሁን ዓለማችን ላይ የምናየው ጂሃድን እንውሰድ ጂሃድ አሁን ከነብያችን ተገኝቷል፣ ቁርአን ላይ ተገኝቷል፣ ሐዲስ ላይ ተገኝቷል። ከመሆኑም ጋር አፈጣጠሙን ሰዎች ይስታሉ። አፈጣጠሙን ሰዎች በመሳታቸው ሰበብ እስልምናን እስከ መጨረሻው ድረስ ሰዎች በጥቁር መልኩ እንዲያዩትና ፍጹም አይናቸው ለእስልምና በጠራ መልኩ የተከፈተ እንዳይሆን የጨለመበት ሁኔታ ነው የሚከሰተው ማለት ነው። በጂሃድ አፈጣጠም አንዳንድ ሰዎች በሚፈጽሙት ከባድ ሰቆቃ የተነሳ ማለት ነው። ህፃናትን ከነመናኑ እዛ ማንም ዳዕዋ የተደረገበትም አካባቢ አይደለም፣ ተመለሱ ተብሎ የተነገራቸው አይደለም። ብቻ እነሱ ሄደው ወይ አጥፍተው የሚጠፉ ናቸው፣ ወይ ደግሞ አጥፍተው ዞር የሚሉ ናቸው። አንድ ቡል አድርገውት ያንን ሰፈር ይሄዳሉ ማለት ነው። ከዛ በኋላ ይኸው ሙስሊሞች እንደዚህ ናቸው እየተባለ በሌላ ቦታ ላይ ከባድ የሆነ ጫናና ውጥረት ይከሰታል። ከዚህ በፊት ከዚች ከመስከረም 11 ከምትባለው ጥቃት በፊት በነበረው የትኛውም አካባቢ ላይ የትኛውም አህለል ኸይር በሲል ለመስራት የሚሆን ሙስሊሞችን ለመርዳት ማንም የሚገታው የለም ነበር። ሁሉም ቦታ ላይ ይሰራ። ነገር ግን ከዛች ጥቃት በኋላ ምንድነው የመጣው? አንተ አሸባሪ ሳትሆን አትቀርም እየተባለ መስጂዶች መሰራት እንኳ በጣም በከባድ ትግል ካልሆነ በስተቀር የሚያመች አልሆነ። እሱም ከስንት አንድ ነው። ያንንም ትግል ታግሎ ወደ ስራው የሚገባው እንጂ ሰው እኔ ይህን ያክል ምን አታገለኝ በሌላ ነገር ላይ በውሎ ይሻላል እያለ ብቻ ዞር የሚልበት ሁኔታ ነው የሚከሰተው ነው። ይኸውላችሁ እንግዲህ አንድ ነገር ተገኘ ማለት ብቻ ሳይሆን ከነብያችን አለይሂ ሰላቱ ወሰለም አፈጻጸሙ እንዴት ነው ነብዩ እንዴት ነው የፈጸሙት የሚለውን ከእንደገና መወሰድ ያለበት የሚባለው ከዛ አንጻር እንደገና በየከተማው የምናየው ሀጅርና ተህጅር ረድ ይሄም እንደዚሁ ማኩረፍ የሚባለው ሰው ላይ እርምት መስጠት የሚባለው እንደገና ደግሞ ሐዘረሁ እየተባለ አስጠነቀቀ እሱ ከንትና አስጠንቅቋል የሚባለው ይሄ እንደዚሁ ከነቢያችን አለይሂ ሰላቱ ሰላም በተወሰደው መልኩ አፈጻጸሙ ቢወሰን ኖሮ ይሄው ዛሬ ለምናየው ትላልቅ ፉርቃ ባልበቃን ማለት ነው። ስለዚህ እያንዳንዱ ነገር ከነቢያችን መገኘቱን ብቻ ሳይሆን መገኘቱንም ተያይዞ ተጥቢቁም ከእሳቸው ነው መወሰድ ያለበት። አፈጻጸሙ እንዴት ነው መፈጸም ያለበት የሚለውን ከዛ ከወሰን ነው ሁሉ ጊዜ በሰላም መንገድ ነው የሚካሄደው ማለት ነው። ታዲያ ምን አሉ? ወአነ ኡሻሂዱ ኡናሰ ሚን አልኢኽዋ አለዚነ ዩሒቡነ አልኸይር አሉ። እኔ አሁን እመለከታለሁ አሉ ሼኽ ረሒመሁላሁ ተዓላ ወአነ ኡሻሂዱ ኡናሰን ሰዎችን እመለከታለሁ ሚን አልኢኽዋ ከወንድሞቻችን አለዚነ ዩሒቡነ አልኸይራ እነዛ ኸይርን ወዳድ የሆኑ ኸይርን የሚወዱ ወንድሞቻችን አሉ። ፈአጂዱሁም አገኛቸዋለሁ ዩሰቂሉነ ፊ ሱነቲ አልፈጅሪ سنة الفجر لا كبدت يا رجوع أغنية والله ولا شك من ترطر لهم أنهم يريدون زيادة الخير الناس يفلقون في خير جرح زيادة يبلت نجمر على الخير بلونه ولكن الخير نقرق دم خيرك متابعه السنة وإن قلت بالتأنسم يا نبينا عليه الصلاة والسلام من جريزو بالذات شوبة مهيدنا الخصيصة الثالثة አየነው አይደለም አሁን አሁን ቀለለ እኮ አንሷል አይደል ግን የነቢዩን ሱና የገጠመው በላቸው ከአላህ ዘንድ የሚያስመንዳው ማለት ነው አልኸሲሰቱ ሳሊሳ ሶስተኛዋ ነጥብ ወይም የምትነጥል የሆነች ነገር ማለት አነሃ እቺ ሱነት አልፈጅር ወይም የሱብሂዋ ሱና ቱሰላ ፊ الحضر والسفر በሀገርም ውስጥ ከሀገርም ውጪ መንገድ ላይ ባለበት አንድ ሰው ይሰግዳል تقول عائشة رضي الله عنها عائشة تلالج الله من كان سران الله فيما رواه البخاري بخاري باوروتس ولم يكن يدعهما يدعهما ሁለቱን አይተዋቸውም ነበረ አበደን ዘላለም ብላለች ዘውትር ብላለች ወረዋቲቡ ረዋቲቦች غير سنة الفجر كسنة الفجر وجي لا تصلى አይሰገዱም እኮ في السفر سفر ላይ وهي راتبة الظهر የማይሰገዱት የዙህሩ ራቲባ አንድ ሰው መንገድ ከሄደ መስገድ የለበትም አብሶ እያሳጠረ እየሰገደ ከሆነ ለምን ያሳጠራል ይህን እንዲሰግድ ማለት ነው راتبة الظهر راتبة المغرب راتبة العشاء هذه الثلاث لا تصليها አትስገድህን ወአንተ ሙሳፊር አንተ ሙሳፊር ሆነ አትስገደው ከነብያችን የተገኘው ምንድነው መተውኑ ማለት ነው እነዚህ ወማ عدا ذلك من النوافل ከዚህ ውጭ ያሉት ነዋፊሎች ግን ለምሳሌ ከልዊትሪ ዊትርን የመሰለ وقيام الليل ሌሊት ሶላት መስገድን የመሰለ قيام الليل ዊትር መጨረሻ ላይ መዝጊያ የምናረጋት ነች እንጂ قيام الليل የሚባለው እንግዲህ በረጅሙ የሚሰገደው ነው وصلاه الضحى كالوتر والغلم وصلاه الضحى صلاه الضحى مثلا وتحيه المسجد تحيه المسجد مثلا وصلاه الاستخاره الاستخاره صلاه مثلا استخاره مالك الله لما اسمرت المسجد صلاتنا وكان يعلمنا الاستخاره كما يعلمنا وهي من القرآن ብለዋል ከቁርአን አንድን ሱራ ወይም አያ እንደሚያስተምሩን ቢጤ استخاره ያስተምሩን ነበረ እንዴት አላህን ስብሓን ወተዓላ በነገራችን ላይ ማስመረጥ እንዳለብን ነገር ሲያወዛግብና መላ ሲጠፋ የሚሰገድ ሶላት ነው ይሄ ሶላት ለእስቲኻራ ይህንን ያስተምሩ ነበር ተብሏል ሶላት ለእስቲኻራ እንደገና ወሶላት ልእስትስቃ ለዝናብ እጦት የሚሰገደው ሶላት ለእስትስቃ ነው አጠጣን ተብሎ የሚሰገድ ሶላት አልኩሱፍ የሚባለው ለፀሐይ ግርዶሽ ወይ ደግሞ ለጨረቃ ግርዶሽ የሚሰገድና ኢንቁልና ቢአንሃ ሱና እነዚህ እንግዲህ ሱና ናቸው ተብሎ ከተባለ ሶላት እስቲስቃ ሶላት الكسوف ሱና ናቸው ብለን ያልን እንደሆነ በቃ ይሄ ነው ማለት وغير ذلك ከዚህም ውጭ ያሉት من النوافل ከነዋፊሎች صليها ስገዳቸው وانت مسافر مسافر ሆነህ እንኳን ቢሆን እንግዲህ ሶላት ልስትስቃ ከተሰገደ አንተ ያለህበት ቦታ ላይ ትሰግዳለህ ማለት ሶላት ልክሱፍ ከተሰገደ ትሰግዳለህ እንደገና ደግሞ ዊትር ትሰግዳለህ ቅያመ ለይል ያስለመድክ እንደሆን ትሰግዳለህ ሰላት ዱሓ ትሰግዳለህ፣ ተሕየት ልመስጂድ ትሰግዳለህ፣ ሰላት ልእስቲኻራ እነዚህ ይሰግዳል። አልኸሲሰቱ ራቢዓ አራተኛው ለየት የሚያደርገው ነገር ይህንን ማንን ሱነት አልፈጅር አነሃ አዕظሙ አጅረን ከሌሎቹ በበለጠ ከሌሎቹ ሱናዎች በበለጠ አጅሯ ከበድ ያለ ነው። ረክዓተ አልፈጅሪ خير من الدنيا وما فيها رسول صلى الله عليه وسلم ركعة الفجر ሁለቱ የፈጅር ረካዓዎች የናፊላው ማለት خير من الدنيا ቀብልያው እኮ ነው ይሄን የሚያስገኘው ዋጅቡ አይደል ዋጅቡማ ከዚህም የባሰ خير من الدنيا وما فيها الدنيا منذ خلقت إلى قيام الساعة دنيا من بالو ይሄ እንግዲህ ዓለም ከተፈጠረበት ይዞ እስከ ቅያም ቀን ድረስ بما فيها ውስጧ ባለው ነገር ጋር ሚን ኩል ዘኻሪፍ ከነ ጌጣጌጡ ከነ ምናምኑ ዘኽረፈቱ ዱንያ ወዙኽረቱሃ የዱንያ ይሄ ዘኽረፋ ጌጣጌጡ እና ደግሞ ዛህራዋ ማለት ያው የሚያምር ነገሯ አበባነቷ አላ ይህ ሁሉ ማለት ነው ይህ ሁሉ ቢሰባሰብ ፍጹም እችን የሰላተ ሱብሕን ቀብልያ ሁለት ሶላት ሁለት ረክዓ አይመልስም ማለት لأن أجرها يبقى لمن يزهت صلاة الصبح قبلية أجرها قرينه والدنيا كلها فانية لا تبقى دنيا دموع ملوط في النار يماسك أرنتشي وهذا يوجب لنا لن يسجن لنا أن نحرص على هاتين الركعتين بقدر المستطاع بس تعالى مثلا بنزو غلت ركعة لي وقوت بنوران وأن نصليهما وأن نصلي وأن نصلياهما بلون بس وأن نصلياهما أن دلنا تقداتهم يقفافنا قبل الصلاة كصلاة بفيت وإذا دخلنا والإمام قد شرع في صلاة الفجر صلاة الفجر وسط إمام قبطه عن دمه الناس المدى صلاة الفجر يتسجدنا صبح صلاة يتسجدنا مات يزقزي آه، ونصليهما أن تقدر أتشوالا بعد الصلاة كصلاة بهالا أو بعد أن ترتفع الشمس ويتأحى كف كمالة وابفيت قيل رمح يزنجا كل كف كمالة وابفيت تزابتي انت قدات عدنا بعد الصلاة انت قدات عدنا وإنما صحيح كفك ما رفع بفيت يستشهد الخصيصة الخامسة قضاء الرقاء الخصيصة الخامسة أمستن يولي يتم يا رقاة نقرك الصلاة صلاة الصف أن كثيرا من أهل العلم بزوع علماء قال بروال ينبغي إذا صلى سنة الفجر يقبل سنة الفجر تسجد أن يضطجع أن يضطجع ሊጋደም የሲራን ጥቂትን على جنبه الأيمن በቀኝ ጎኑ ብለዋል በቀኝ ጎኑ ጋደም ይበል ብለዋል لأن الرسول عليه الصلاة والسلام رسول صلى الله عليه وسلم ناتشونا كان يفعل ذلك يهن يادربوت نبرنا بلوات وهذا الاضطجاع يه مقادم فيه خلاف بين أهل العلم كولموت معكل خلاف له منهم كالنسوس من قال يا لا لا إنه سنة مطلقا በልቁ ሱና ነው መስጂድ ውስጥም የሚተገበር ቤትም የሚተገበር የደከመም ሰው የሚተገብረው ያልደከመም ሰው የሚተገብረው በማለት በዚህ አይነት በኢጥላቅ ሱና ነው ብለው ያሉ አሉ ومنهم ከነሱ ውስጥ ከዑለሞች ውስጥ من قال ያለ አለ انه ليس بسنه ሱና አይደለም ይሄ መጋደሙ ሱና አይደለም ولكنه استراحه እሱ ዝም ብሎ ለረፍት የተደረገ ነገር ነው ረሱሉ ሰለላሁ ዐለይሂ ወሰለም እየሰገዱ ስለሚያድሩ ለረፍት ነው እንጂ ዝም ብለው እንደዚህ ጋደም ያሉት ይሄን ያክል ሱና ሆኖ እንዳይመስለን ብለውም ያሉ አሉ والانسان الذي لا يحتاج اليه لا يفعله አንድ ወደዚህ ሀጃ የሌለው ሰው መተግበር የለበትም ላይ ፈዓሉሁ አይተገብረውም አሉ አይተገብረውም ብለው አሉ እነዚህኛዎቹ ዑለሞች እነዚህ ደግሞ ጭራሽ እነዛኛዎቹ ሙሉ ለሙሉ ሱና ነው ሲሉ እነዚህኛዎቹ ደግሞ ጭራሽ ሙሉ ለሙሉ ምን አይደለም ነው ሱና አይደለም ብቻ የሚደረገው ከምን አንጻር ነው ከድካም አንጻር ለረፍት ነው ነው የሚሉት ومنهم كعلماء ውስጥ من فصل ነገሩን በታትኖ ያየ አለ فقال ብሎ ያለ إن كان الإنسان سويه كهنا ممن يتهجد في الليل بل يتهجد مسجد عين الصوف هنا ويحتاج إلى الراحة ረፍት የሚያስፈልገው ከሆነ ሱነ ለሁ አን የስተሪሕ ሊያርፍ ለሱ ሱና ነው ብለዋል ፈየضጠጂዑ ይጋደማል አለ ልጀንብ ልአይመኒ በቀኝ ጎኑ ይጋደማል ወኢላ የካልሆነ ግን ፈለይሰ ቢሱነቲን ሱና አይደለም እነዚህ ደግሞ አያቸው አይደለም ሌሊት እየደከመ ላደረው ሰው ሱና ነው وهذا التفصيل يه تفصيل يه እንደዚህ ከፋፍሎ ማየቱ أقرب الأقوال في هذه المسألة በዚህች ነጥብ ላይ ከአቅዋሎቹ ወይም ከተነገሩት የዑለሞች ንግግር ቀረብ የሚለው ለሐቅ ይህ ይመስላል ያ ولكن ነገር ግን إذا كان يخشى ሰውየው ከፈራ أنه إذا اضطجع على الجنب الأيمن እሱም እኮ ነብዩ ሰለላሁ ዐለይሂ ወሰለም ጋደም አሉ የተባለው ቤት ነው መስጊድ አይደለም ቤት ነው እና ለዛ ነው አርበዒን ማነው ሪያድ ስንቀራ እንስተነዋል መሰለኝ ቤት ነው ማድረግ ያለበት ምናምን እሱ እንደዛ አይነት ከነቢያችን አለይሂ ሰላቱ ወሰላም እየሰሩት እንደ በዛ አይነት መልኩ ስለሆነ ብሎ በዛ አይነት ሄዶበታል። ብቻ ዞሮ ዞሮ መተው ነው የሚሻለው። እንደዚህ የጠራ የሆነ ነገር አይደለም። ምን ካልሆነ ቤቱ ካልሆነ ማለት ነው ቤቱ እንደዚህ ሰግዶ የሚያመቸው ከሆነ ግን አሁን በዚህ ጊዜ ያመቻል ማለት እኔ ፍላቅ ቤቱ ሰግዶ እዛ ጋደም ብሎ ወደ መስጂድ ይደርሳል طب ولكن ነገር ግን إذا كان يخشى أنه إذا اضطجع على الجنب الأيمن ينام ملسوا من عليه ነገር ግን አሉ يهونه هنا إذا كان يخشى المفرك هنا أنه إذا اضطجع على الجنب الأيمن فكأن يقول يقولون الذي دم مسيل ينام بزي تنيال مالة كفر ويترك صلاة الفجر صلاة الفجر توالوه مالة كفر حتى تطلع الشمس ፀሐይ እስከምትወጣ وتعجرس በቃ فزاو ይሄዳል ማለትን ከፈራ فلا يفعل سنة تكون سببا لترك واجب واجب لمتوش ሰበብ የምትሆንን ሱና መስራት የለበት አያችሁ አይደለም ሸሪዓው አንዱ በአንዱ ተቆራኝቶ ተጠላልፎ የተነገረ የተያያዘ ጉዳይ ነው እዚህ ሱና ተግዳለሁ ወይም ደግሞ ማነው ሱና ሰራለሁ ብሎ እንደዚህ ያለ ጥፋት ውስጥ መግባት የለበትም እቺን ኢጥጃዋን አመጣለሁ አለ ሰው እንዲህ ሲል እዛው ይሄ ከሆነ መጀመሪያውኑ ባይጋደም መልካም ነው። ለዚህ ሰው ሁለተኛ ላንተ ክልክል ነው፣ ሐራም ነው። ለምን ይህ ሰው ምን እየተሆነ ዋጅብ እየተሆነ እሺ ሁናከ ሱነን ኡኽራ እዚህ አሁንም ሱናዎች አሉ። እነዛ ሱናዎች ገይረ ረዋቲብ የሆኑ ከራዋቲብ ውጪ የሆኑ አከዱሃ ከረዋቲብ ውጪ ከሆኑት ውስጥ ጠንከር ያለው ሱና አልዊትር ዊትር ነው ዊትር የምንለው መጨረሻ ላይ ያለው ነው ይመጣል ኢንሻአላህ በደንብ ይዘረዘረው وهو ختم صلاة الليل بركعة صلاة الليل በአንድ ረክዓ መደምደም ዊትር ይባላል መጨረሻ ላይ የምንሰግዳል አው ثلاث ወይ ደግሞ በሶስት እኛ አሁን የቆየንበት ረመዳን ላይ በሶስት ነው አይደል በሶስት ነው ዊትር ስንሰግድ የነበረው ማለት ነው በሶስት ዊትር አደራረጉ ይለያያል ይመጣል ወደፊት أو خمس ወይም በአምስት ዊትር ይሰገዳል أو تسع ወይም ደግሞ በዘጠኝ ዊትር ይሰገዳል ወአክተሩሁ ኢህዳ ዓሽራ በጣም ብዙ የተባለው የዊትር ቁጥር የዊትር ነው የሰላት ሌሉ ሳይሆን የዊትር ብዙ ቁጥር ስንት ነው 11 በ11 ዊትር መስገድ ይቻላል والوتر سنة مؤكدة وتر سنة مؤكدة طبق على سنة حتى قال بعض أهل العلم أن أندوش واجبنا بلوال يمتل إنه واجب له እሱ ዋጅብ ነው ብለው ብለዋል አንዳንዶቹ ነገር ግን ደካማ ነው ዋጅብ ማለታቸው ብቻ ዋጅብ ማለታቸው ለኛ ምን ይጨምርልናል ዊትር ክብደቱን ይጨምርልናል وقال الإمام أحمد رحمه الله إمام أحمد بن الله إذن الله شأنه من ترك الوتر አንዲት ረከዓ እንግዲህ አንዲት ረከዓ መስገድ ይቻላል አይደለም እንደ ዊትር ስለዚህ አንዲት ረከዓችን ዊትርን የተዋት فهو رجل سوء መጥፎ ሰው ነው لا ينبغي أن تقبل له شهادة ልንቀበለው አይገባም ምስክርነቱን ፋሲቅ ነው ብለዋል አላህ ወላ ተቅበሉ ለሁም ሸሃደተን አበደን ብሏል ፋሲቆቹን እና በዚህ አይነት ፋሲቅ ነው ይላሉ ኢማም አሕመድ ፈልዊትሩ ሱነቱ ሙአከደ ዞሮ ዞሮ ሱና ሙአከድ ነው ይሄ ዊትር ጠበቅ ያለ ሱና ነው ወላኪን ነገር ግን ለይሰ ልዊትሩ ወልቁኑት ዊትርና ቁኑት መለየት አለበት ዊትር ማለት ቁኑት አይደለም ዊትር ማለት ቁኑት አይደለም ይብሎ ማለት ከመጨረሻ ዊትር እየሰገድን ሩኩዕ ካደረግን በኋላ ቀና ብለን اللهم اهدنا فيمن هديت እንላለን ብቻውን ከሆነ ሰውየው اللهم اهدني فيمن هديت ይላል አሁን ይሄ የምናደርገው ዱዓ ዊትር የሚባለው እሱ ነው እንዴ ከተባለ ላ ላ ላ የሚመስለው ሰው ስላለ ነው ዊትር እሱ አይደለም ዊትር ረካዓውን ነው እንጂ ዊትር የሚባለው ያ ዱዓው ምንድነው የሚባለው ቁኑት ነው የሚባለው አይ አዱዓኡ ቢቀውሊክ ቁኑት ማለት እንዲህ ብለን የምታረገው ዱዓ ነው ምን اللهم اهدني فيمن هديت الوتر وتر أن يختم مدمدم ነው صلاة الليل صلاة الليل بركعة فأندس ركعة سواء قلت አልክም اللهم اهدني فيمن هديت አልክም أو لم تقل። አላልክም ዝም ብለህ ብትወርደው አንዳንዴ ሰው ሲደክም እንደምናረገው ማለት ነው ዝም ብሎ ይተውና ቀጥታ ይወረዳል አይደል ወደ ስጁድ በቃ እንደዚህ ብታረገው ምኑ ተገኝቷል ዊትሩ ተገኝቷል بل القنوت። እንደውም ቁኑት ማለት እኮ በል ይልቁኑ እንደውም አልቁኑት ቁኑት ليس بسنة دائمة كل جزي سنة على كل جزي سنة إلى الله هي مدرجة دعاء كل جزي فزين هنا سنة إلى الله الوتر بركعة وتر بعند ركعة السجدال مثل مثال لو أنه صلى العشاء الآخر عند سو يمجر شوان عشاء بيسجد عشاء الآخر من بالو إنيا عشاء من لونه عشاء ያው አንዳንዴ መግሪቡም ኢሻ ይባላል ኢሻ አልውላ ይባላል ለዛ ነው አቡበክርና ዑመር እኮ ሁለቱም ዑመር ይባላሉ ግን የተፈለገው አቡበክር እና ዑመር ለማለት ነው ሁለቱ ዑመሮች ከተባለ አቡበክርና ዑመር ነው አንዳንዴ በአንዱ ሁለቱንም የማካተት ሁኔታ አለ ለምሳሌ ቀመረይን ብሎ ቢል አንድ ሰው ሁለት ጨረቃዎች ብሎ ቢል ሁለት ጨረቃ የለም ያለው አንድ ጨረቃ ነው። ምንድነው የሚፈልገው ማለት ነው? ፀሐይና ጨረቃ። እንደዚህ ብዙ ጊዜ አረብኛ ላይ በአንዱ ሁለት ተያይዞ የሚመጣበት ሁኔታ አለ። አሁን ለማንኛውም ኢሻ አልአኺራ የመጨረሻዋ ነው ኢሻ አንድ ሰው ቢሰግድና ወሰላ ራቲበተሃ ረካዓት ራቲባዋን ሁለት ረካዓ ሰገደ ይወላችሁ ኢሻ ሰገደ ከኢሻ በኋላ ባዕድያ አለች አይደለም እሷን ሰገደ ራቲባዋን ወአውተረ ቢዋሂዳ አንዲት ብቻ الله أكبر الله فاتحة القرى بسم الله الرحمن الرحيم قل هو الله أكبر الله أكبر ركوع الرجاء فركوع بهلا من السلام سجود هذا هو السجود وجعل تشهد السلام عليكم السلام عليكم إيه سو أوتر بواحدة فإنه يجوز السكوي بك أهله قدام ولا مانع كالكيل ويتر سجدوال ከምን ተረፈ ይሄ ከረጁል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 ወይሰልም ከዛ በኋላ ያሰላም በአንድ ተሸሁድ ማለት እንደ መግሪብ የሆነና መሃል ላይ መቀመጡ የለም መሀል ላይ መቀመጡ የለም ዝም ብሎ ብቻ እንደ ረካዓ ይሰግዳል ሁለት ስጁድ ካደረገ በኋላ ይቆማል አሁንም ደግሞ በሁለተኛውም ረካዓ ሁለት ስጁድ ካደረገ በኋላ ይቆማል እንዲያደረገ ሶስተኛውን ረካዓ ቆሞ መጨረሻ ላይ እንግዲህ ቁጭ ይላል ተሸሁዶን ያደርጋል ያሰላምታል እንግዲህ በሶስት ይሄም ተገኝቷል ከነቢያችን አለይሂ ሰላቱ ወሰላም والإيثار بالخمس ዊትር በአምስት መስገድ أن يصلي جميعا። አምስቱን አንድ ላይ ሊሰግዳቸው ነው ቢተሸሁድ ዋሂድ በአንድ ተሸሁድ በስንተኛ ይቀመጣል በአምስተኛ መጨረሻ ማለት ነው ለምሳሌ ሰውየው መጀመሪያ ሁለት ሁለት እያደረገ ይሰግዳል ሰላት አለ ይላል ሁለት ሁለት ሁለት ሁለት ሁለት ሁለት ይሰግድና በአምስት ዊትር ማድረግ ሲፈልግ ይጀምራል ሁለት ሱጁድ ካደረገ በኋላ ይቆማል አሁንም በሁለተኛውም ረካ ሁለት ሱጁድ ካደረገ በኋላ ይቆማል ወደለ ሶስተኛውም ላይ እንደዛ ይቆማል አራተኛውም ላይ ይቆማል አምስተኛው ላይ ቁጭ ካለ በኋላ ተሸሁዱን ይቀራና ያስተላምታል እንግዲህ ይሄ ዊትር ነው ማለት በአምስትም ዊትር አለ خير ዊትሩን በዚህ አይነት መስገድ ይቻላል በአምስት ማለት والإيتار بسبع በሰባትም ደግሞ ዊትር አለ أن يصلي سبعا جميعا بتشهد واحد ሰባቱን አንድ ላይ ሊሰግዳቸው ነው بتشهد واحد። ሁለት ሁለት ስጁድ ያደርጋል ቆሞ መጥቶ ማለት ነው እዛ በኋላ ይነሳል አሁንም እንደዛው ይነሳል አሁንም ይነሳል ቁጭ አይልም በመጨረሻው ሰባተኛው መጨረሻው ማለት ነው ሰባተኛውን ረክዓ ቆሞ ሲያበቃ መጨረሻ ላይ ሁለቱን ስጁድ አድርጎ ቁጭ ይልና ተሸሁዶን ይቀራል። ሰላም አለይኩም ወራህመቱላህ። በሰባት በሰባት ይቻላል፣ በአምስት ይቻላል፣ በሶስት ይቻላል። በሶስት የሚቻለው ሁለት አይነት ገጽታ አለው። የሶስት የአምስት እና የሰባቱ ተመሳሳይ ነው። ወሊታሩ ቢትስዕ በዘጠኝ ደግሞ ዊትር ማድረግ አለ። እሱም يصلي የቲስዓ جميعا ይሄ ለየት ይላል። ዘጠኙም በአንድ አይነት እያከታተለ ነው የሚሰግደው። ነገር ግን ላኪን ቢተሸሁደይኒ ወሰላሚ ዋሂድ በሁለት ተሸሁድ ነው ይሄ ለየት የሚያደርግ የቀደሙ አንድ ተሸሁድ ነው። ይሄ ሁለት ተሸሁድ ነው በአንድ ሰላምታ ነው። ታዲያ ኢዛ ሶላ ሰማንያን እንግዲህ ስምንተኛውን በሰገደ ጊዜ ጀለሰ ይቀመጥ ስምንተኛውን ይሰግድና ይቀመጣል። ስንት ረካ ነው አንድ ረካ ይቀመጥና ተሸሁድ ይቀራል። ተሸሁድ ቀርቶ ثم قام እዛ ተመልሶ ይቆምና ወአታ ቢታሲዓ ዘጠነኛው ረካዓ ያመጣል وتشهد وسلم تشهد أدرقه السلام عليكم ورحمة الله وبركاته يوتعال فصارت الخمس والسبع صفتهما واحدة أمستنا يسباتو ينسو يفتاقن نيتاتشو صفتاتشو عندنا عند عينتنا والتسع تنفرد بصفتها زطني የሚሰገደው ደግሞ በዘጠኝ የሚሰገደው ሲፋዋ ለየት ያለ ነው ወሰላት ለሃ ሲፈታን በሶስት ደግሞ ዊትር የሚሰገደው ሁለት ሲፋ አለው እንዳያችሁት ነው አማ ለኢሕዳ ዐሸራ 11 የሚባለው ፈዩሰሊ ረክዓተይን ረክዓተይን ሁለት ረክዓ ሁለት ረክዓ ሁለት ረክዓ እየሰገደ ይሄድና ወየኽቲሙ ቢዋሂደቲ አንዲት አንዲት ረክዓ ختام ያረጋታል ማለት ነው መጨረሻ ላይ እሱ ዞሮ ዞሮ ከመጀመሪያ የነየተው ምንድነው ዊትር ዊትር ነው አንዱ የነየተው ማለት ነው ወወቅቱ አሁን እየሰገነ የነበረው በምንድን ነው ከመጀመሪያ ዊትር ነይተን ሳይሆን ያኛውን ሰላተል ለይል ነየተን ነው ሁለት ሁለት ሁለት እየሰገነ መተን ዊትር የምንለይተው የቱ ጋር ነው ኢማሙ ሲቀየራል በሌላ ቋንቋ ወይም ደግሞ የመጨረሻ ሶስቶቹ ላይ መጨረሻ ሶስቶቹ ላይ እንደዛ ነው ምን እየሰማ እ በሁለት ተሸሁድ አንድ ሰላም የእንትን ነው በዘጠኝ የሚሰገደው እሱም ከታች እየተናገረ ነው ሲፈቱ ኢዛ ሰላ ሰማንያን ጀለስ አለ ስምንተኛውን በሰገደ ጊዜ እንግዲህ ከመጀመሪያው ጀምሮ ምን ያደርጋል? ይሰግዳል፣ ይነሳል። አንድ ረካዓ በመጣ ቁጥር ይነሳል፣ አሁንም ይነሳል፣ ይሰግዳል፣ አሁንም ይነሳል፣ ይሰግዳል። ስምንተኛው ራካ ከመጣ በኋላ ቁጭ ይላል ሰውዬ ተሸሁድ ያደርጋል። ልክ እንደ መግሪብ እኮ ሰላት አስተጋገድ መሆኑ ያው ያኛው ሁለት ያለው ከፊቱ ይሄኛው ደግሞ አዎ ወደ ስምንት ነው። ከዛ በዚህ አይነት ተሸሁዱን ከቀራ በኋላ ሳያሰላምት ይቆማል። አንድ ረክዓ ነው የቀረችው አንድ ረክዓን ይሰግዳል እና ቁጭ ብሎ ተሸሁድ አድርጎ ያሰግዳል ووقت الوتر የዊትር ወቅቱ ግልጽ ነው አይደለም አሁን ዊትሩ ይሄ ዊትሩና ሰላተ ሌሉ እየተነጠለ ነው ዊትር የሚባለው ሰውየው ዊትር ነይቶበት እችን የመጨረሻ የሚደመደብባትን ዊትር ነይቶ የሚሰግደው ነው ሰላተ ሌል ቅያሙን ደግሞ ነይቶ ቅያሙን እየሰገደ እየሰገደ መጥቶ ከዛ በኋላ ዊትር መደምደሚያው ላይ መነየትም ይችላል ሁለቱም አለ ነው ዊትር እንግዲህ በአስራ አንድም ረክዓ ዊትር መስገድ አለ በአንድም ረክዓ አለ ማለት ነው አስተጋገዱ ግን የሁሉም ያው እንደምታዩት ووقت الوتر የዊትሩ ወቅት من صلاة العشاء ይዝና ዊትር መስገድ የሚችለው كيف ነው ከተባለ فصلاة العشاء إذن إلى طلوع الفجر حتى ولو جمع الإنسان جمع تقديم في السفر حتى عنده ولو جمع الإنسان عنده بسبب السمنقاء جمع تقديم يتقدم جمعا تقديم مالتي ما تقدم جمعا في السفر سفر لا يكون من هذا هيدا سويه يما تقدم جمع مالت إشاء وقت القبان السجن من قرن يا سلفنا ኢሻኡን ወደ መግሪብ አምጥቶ መስገድ ፍቃድ አለው ስለዚህ ሰውየው አሁን ኢሻ ሰገደ ዊትር መስገድ ይችላል ኢሻ ወቅት አልገባም አይደለም አዎ አሁን እችን የፈለገው ምን አሉ ሼህ حتى ولو جمع الانسان جمع تقديم في السفر በሰፈር ውስጥ ሆኖ ሰውየው መንገድ ላይ ሆኖ جمع تقديم ቢያደርግም እንኳ او في الحضر ወይም ደግሞ በሀገር ውስጥ ሆኖ ችግር ተከስቶ ተቅዲም ያደረገበት ሁኔታ ቢመቻችና ተቅዲም ቢያደርግ فإن الوث فإن الوتر يدخل وقته وقت يقبل ولو قبل أذان العشاء يعيش أذان بايبال من يعيش أذان بايبال من كوا ويم دمو يعيش وقته للنو سوت بايبال من كوا لسو وتر مسجد يبقى لتلمن لسو عشاء وقته ገብቶለታል ወይም ደግሞ ኢሻ ሰግዷልና በሸሪያው ፍቃድ አይደል ኢሻ የሰገደው በራሱ ፍቃድ እኮ አይደለም ሸሪያው ፈቅዶለት ነው የሰገደው ስለዚህ ከኢሻኡን እንደፈቀደለት ከኢሻኡ ኋላ ምን ይፈቅድለታል ማለት ነው ዊትሩንም ይፈቅድለታል ነው ይሄ በጣም ትልቅ ነጥብ ነው ባይሆን ያው ኺላፍ ነበረው لأن العبرة بصلاة العشاء ዞሮ ዞሮ ዒብራው ዋና የሚታየው ምንድነው ሰላት العشاء ነው ولهذا قلنا في تعريف الوتر ለዛ ነው ዊትርን ስንገልጻት ምን ብለን የገለጽነው ነው የሚሉት ይሄ ታሪፍ የሚባለው ዲፊኒሽን የምንለው አለ አይደለም በእንግሊዝኛ ልክ እንደዛ አይነት ነገር ነው በአማርኛ ትርጓሜ እንደዚህ ነው ትንሽ አማርኛ ያወዛግባል ትርጓሜ ሲባል ሌላ ማዕና ምናምን ይመስላል ታሪፍ የሚባለው ይሄ ማስተዋወቁ ነው ያን ነገር ስናስተዋውቅ ያለው ማለት ያው እንደገባችሁ ነው ولهذا قلنا في تعريف الوتر لذا وتر تعريف ስናደርግ የምንለው هي ركعه يختم بها صلاه الليل صلاه الليل የሚደመደምበት ምንድነው ነው ዊትር የሚባለው ይሆላል صلاه الليل የሚደመደምበት ረካዓ ነው صلاه الليل የሚደመደምበት ረካዓ በስንት ሊሆን ይችላል በ11 ሊሆን ይችላል በአንድ ሊሆን ይችላል በሶስት ሊሆን ይችላል በሰባት ሊሆን ይችላል በአምስት ሊሆን ይችላል በዘጠኝ ሊሆን ይችላል ማለት ቅድም ባየነው ትንታኔ መሰረት ስለዚህ صلاه الليل የሚደመደምበት ረካዓ ነው አንዲቷ ረካዓ አው ሰላት ወይ ደግሞ ሶስት ረካዓ አው خمس ወይ አምስት ረካዓ على حسب ما سبق ከዚህ ቀደም ባለፈው መልክ فإذا كان الإنسان يسأل ሰውየው የሚጠይቅ ከሆነ هل أوتر قبل أن أنام ሳልተኛ በፊት ነው ዊትር የምሰግደው አው ኡቲሩ ፊ አኺር الليل ወይስ አኺር الليل ተነስቼ ወደ 10 ሰዓት 9 ሰዓት ዊትር ልስገድ አኺር الليل ይሻለኛል ወይስ ሳልተኛ በፊት መጀመሪያ ዒሻ ሰግጃለሁ እኔ ቤት ገብቼ ዊትር ልስገድ ብሎ ሰውየው ካለ ቁልና እንለዋለን إن رسول الله صلى الله عليه وسلم بين الحكم رسول صلى الله عليه وسلم ይህን حكم ገልጸውታል فقال ብለዋል ሐዲስ ነው ይሄ በጥቁር የተጻፈለት من خاف ألا يقوم من آخر الليل فآخر الليل مقوما يفرغه من صلى الله عليه وسلم يترش يعني على النساء منين كالفامنين ويبنى مو بشتاء لبنين آث نستنين بلو قال فليوتر أوله أول الليل لك وتر سجد ومن طمع أن يقوم آخره يمجرشون أقوى مع اللقمالة يفجل سوال النبي صلى الله عليه وسلم መነሳቱን መንቃቱን የሚተማመን ሰው فليوتر آخر الليل آخر الليل الوتر يادرጉ فإن صلاة آخر الليل يا آخر الليل صلاتك የሌሊቱ መጨረሻ ላይ የሚሰገደው ሶላት መሽሁደቱን የሚገኙት የሚጣዱት ነው አሉ የአላህ መልእክተኛ አለይሂ ሰላቱ وذلك افضل ያ ታዲያ በላጭ ነው ምንድነው የሚገኙት ማን ነው የሚገኙት ከተባለ መላእክቶቹ ይገኛሉ መሽሁድ ነው። ወደ መጨረሻ የሚሰገደው በላጩ ታዲያ የትኛው ነው? መጨረሻ ላይ አኽረል الليل ላይ መስገድ ነው። ዊትርን የሚበልጠው እዛ ጋር መስገድ ነው። ነገር ግን ለው አነሁ ጠሚዐ አን የቁመ الليل አኺር ሌይል ከአኺር ሌይል እቆማለሁ ማለትን አንድ ሰው ከከጀለ وأخر الوتر إلى آخر الليل አሁን እንግዲህ ነገር ሊያመጡ ነው ለየት ሰውየው አخر الليل እቆማለሁ የሚል ንያ ወይም ደሞ ትጃሎት ነበረ ወአخر ልዊትራ الى اخر الليل ዊትሩን ወደ اخر الليل አዘገየው እዛ ነው ሰግደዋል አለ እሱ ولكنه ነገር ግን ما قام አልተነሳም እኮ አልተነሳም አልቆመም ወይ ደሞ ፈማዛ ያስና ምንድነው ነው የሚያደርገው الله አክበር ሲል ተነሳ ሙአዚኑ ፈጅር አዛናል እሱ ምን ብሎ ነበረ አኺር ላይ እሰግዳለሁ ብሎ ለይቶ ነበር የተኛው ምን ያደርግ ይሄ በቃ አመለጠው نقول እንላለን يقضي قضاء ያደርጋል ላኪን ነገር ግን لا يقضيه وترا ዊትር አድርጎ አይደለም قضاء የሚያደርገው ቀን መስገድ ይችላል قضاء አድርጎ قضاء አድርጎ ያመለጠውን ማምጣት ይቻላል ቀን ላይ ነገር ግን ዊትር አድርጎ አይደለም የሚያመጣው በል يقضيه شفعا ጥንድ አድርጎ فإذا كان من عادته عادው ከሆነ ሰውየው أن يثر بثلاث ሶስት ሶስት ነበረ ዊትር የሚሰግደው ከዚህ በፊት ምን ያረጋታል ፈላ አርባዓ አራት ይሰግዳል ለምን በቀን ሶስት መስገድ የቀን ዊትር ሰላት المغرب ነውና ከዛ ውጪ ሌላ ዊትር መስገድ ስለማይቻል ሁለት ዊትር የለም ስለዚህ ቀዳኡ ላይ ያንን ሲከፍል ስንት አድርጎ ይከፍላል ማለት ነው አራት አድርጎ ይከፍላል አው ዩቲር ወይ ዊትር ያደርጋል ቢኸምሲን ከዚህ በፊት አው ዩቲር ቢኸምሲን ወይ ከዚህ በፊት በአምስት ዊትር የሚሰግድ ከሆነ ሶላ ሲተን ስድስት አድርጎ ይሰግደዋል አው ዩቲር ቢሰብዒን ወይ ደግሞ ሰባት ከሆነ ልማዱ ሶላ ثمانية ስምንተኛ ያመጣል አው ዩቲር ቢትስዒን ወይ በዘጠኝ ከሆነ የሚሰግደው ሶላ ዓሽርን አስር ያመጣል አው ዩቲር ቢኢሕዳ ዓሽረተ وإذا مو بأسرع عندك هنا يصلي اثنتي عشرة أسرع خذت ركعين تقدر لأنه ثبت عن النبي عليه الصلاة والسلام سوقك نبينا عليه الصلاة والسلام يثبت سلالنا أنه قا أنه استاتشو من كانوا وكان إذا غلبه نوم إلى حديث وكان نذر إذا غلبه نوم يتلف باش النفاتشو بذي أو وجع ويهمم عن قيام الليل قيام الليل يشنفاتشو نبينا عليه الصلاة والسلام صلى في النهار ثنتي عشرة ركعة أسرى ሁለት ረከዓ ቀን ላይ ይሰግዳሉ እሳቸው 11 ረከዓ ነበር የሚሰግዱ ሌላ ጊዜ እንግዲህ ቀን ላይ ይኸው ቅድም እንዳለው ዊትር ጎድሎ አድርጎ አይሰገድም ስለሚሞላ 12 አድርገው እየሰግዱ ነበረ ومن السنن ايضا ከሱናዎቹ ውስጥ በድጋሜ ሶላቱ ዱሃ ይገኛል وهي ركعتان صلاة الضحى ويهلت ركعانو أو أربع ويهل أراتنو أو ست ويسدس أو ثمان ويسمنت أو عشر وأسر أو اثنى عشر وأسر فلت أو ما شئت وإذا ما يفلكون لكن أقلها نجر قنت النشوى سنتنا ركعتان ثلاث ركعان صلاة الضحى تنشو ثلاث ركعان خلاف الخطور الليل بس انت ياكلنا مقوم يلبث مين معنا شيخ يوم በስንት ያክል ነው መቆም ያለበት የሚል ማለት ነው ሼክ ቁጥር አልሰጡትም ማሽእተ ብለው ووقتها صلاة الضحى وقته كيف ነው የሚጀምረው ከተባለ من ارتفاع الشمس ከፀሐይ ከፍ ማለት ቀድረ ሩምሒ በአይን እይታ ማለት ነው ቀድረ ሩምሒን የዘንግ ያክል የአንድ ዘንግ ያክል ከፍ ካለችበት ይጀምርና በአይን እይታ ነው ታዲያ ሄዶ የሚለካ ማንም የለም ኢላ ቁበይለ ዘዋል ከዘዋል ጥቂት ጊዜያት በፊት ዘዋል ሳይደርስ ይሄ ፀሐዩ ወደ ሌላ ከነበረበት አቅጣጫ ወደ ሌላ አቅጣጫ መዘንበል ነው ዘዋል የሚባለው የፀሐይቱ መዘንበል በፊት ቁበይለ الزوال መሆን ይኖርበታል كل هذا يهل وقت لصلاة الضحى فصلاة الضحى وقت سفي وقت ومن فوائدها كتقموا مالا صلاة الضحى من أنه تقوم كتب على ما ذكره النبي صلى الله عليه وسلم في قوله النبي صلى الله عليه وسلم بمالة التولس يتكسفنه من يصبح على كل سلامة من أحدكم صدقة يصبح يعني قال على كل سلامة بيان داندو باللت لك من أحدكم كأنداتش بيان داندو باللت لك صدقة صدقة يوجبان ብለዋል ብልት ማለት የተፈለገው እያንዳንዱ የሰውየው መገናኛ አለ አይደለም አሁን ዶሮ ብልት አለው ይባላል የዛ አይነት ማለት እያንዳንዱ ይሄ መገናኛ መለያያ የምንለው ምን አለበት ማለት ነው እያንዳንዱ የሰው ልጅ ብልት ሰደቃ መወጣት አለበት ከሱ ማለት ነው ይስቢሑ على كل سلامة من أحدكم صدقة كأنداتشو بيانداندو مقطعتني مليا وإن ደግሞ ብልቱ ላይ ምን አለ እያሉ ነው የአላህ መልእክተኛ عليه الصلاة والسلام صدقة አለ صدقة ማውጣት ይኖርበታል ነው السلامة የሚባለው هي العظام አጥንቶች ናቸው والمفاصل እነ መለያዎች ናቸው ይላሉ መለያዎች ናቸው መፋሲል ማለት መለያ كل مفصل እያንዳንዱ መለያ عليك በአንተ ላይ عليه عليك بانت لي يوجبال عليه بس لي كل يوم ተጥልዑ ፊህ ሸምሱ ሰደቃ በሱ ላይ ፀሐይ የወጣበት የሆነ ቀን አለ እያንዳንዱ ቀን ሰደቃ አለበት ኩለ የውምን ተጥልዑ ፊህ ሸምስ ያለው ምንድነው ፀሐይ የማይወጣበት ቀን የለም አስለ በዛ ፀሐይ በወጣበት በሆነው ቀን ሁላ ምን አለ ማለት ነው ሰደቃ አለ አሁን ዞሮ ዞሮ የተፈለገው ፀሐይ በወጣበት ቀን ሲባል ሁሉ ቀን ለማለት ፀሐዩን ባታዩም እንኳን ጨለማ ቢሆንም እንኳን ያ ቀን እስከተባለ ድረስ ይሄ ነገር ግድ ነው። አንዳንዴ አንዳንድ ነገሮችን ለማብራራት የሚመጡ ቃላቶች ምንም ትርጉም የለሽ ናቸው እና የምንሸወድባቸው መሆን የለበትም ማለት ነው። ለምሳሌ አንድ ሐዲስ ምን ይላል ፀሐይ ከወጣባቸው ቀናቶች ሁላ በላጩ የጁሙዓ ቀን ነው ይላል። ፀሐይ ከወጣችባቸው ቀናቶች በአጠቃላይ በላጩ የጁሙዓ ቀን ነው ማለት ከሁሉም ቀናት ማለት ነው እንጂ ጨልሞ ቢውል ወይም ደግሞ ክሱፍ ቢከሰት ይሄ ፀሐይ ግርዶሽ ቢከሰት የዛሬው ቀን አይደለም የሌሎቹ ጁሙዓዎች ናቸው የተፈለጉት አይባልም ማለት እየገባ ነው አንድ ጊዜ የሆነ ቦታ እየተተረጎመ በኦሮምኛ እየተናገሩ ነው። እየተተረጎመ ተርጓሚውን ብሎ ይፈስራል። የጁሙዓ ቀን ፀሐይ በደንብ ትወጣለች ብሎ ተረጎመ። ይሄንን ሐዲስ ማለት ወዴት እንዳዞረው እሱ ዝናብ የዘነበና ደመና የሆነ ቀን በቃ የጁሙዓ ቀን አይደለም እንደማለት ነው የሚያስይዘው ማለት እና እንደዚህ አይደለም። ትርጉም የተፈለገው ምንድነው? የነብዩ ሰለላሁ ዐለይሂ ወሰለም ትርጉም ፀሐይ ከወጣባቸው ቀናቶች በአጠቃላይ በላጩ የጁሙዓ ቀን ነው ሲባል ከሁሉም ቀናት ከተባሉ ሁላ በላጩ የጁሙዓ ቀን ነው። ይሄ ነው በዚህ አይነት ነው የምንረዳው ማለት ነው። ዩስቢሁ አላ ኩሊ ሱላማ ሚን አሐዲኩም ሰደቃ የሚለው እሺ። እና የሼክ ነገር ኩሉ ሚሰሊን አለይከ አለይህ ኩለ የውም ተጥሎ ፊህ ሸምስ ሰደቃ ፀሐይ የምትወጣበት በሆነ ቀን ሁላ ላይ ባንተ ላይ ሰደቃ አለ በሱ ላይ በአንተ ላይ የተባለ ማለት በሱ ላይ ማለት እሱን አስመልክቶ አለይከ ባንተ ላይ ምን ይኖራል ማለት ነው ሰደቃ ቃሉ ብለዋል እንግዲህ ይኸው ሰደቃ ሁሌ በብር አይደለም ማለት ነው ወሱላማ ሱላማ 360 360 ነው ብለዋል የሰው ልጅ መገጣጠሚያ አው መለያ ፈዓለይከ መለያ ከሆነ መገጣጠሚያ ነው ያው ነው ብዬ ነው ፈዐለይከ አደራህን በአንተ ላይ ይላሉ ፈዐለይከ ናም ፈዐለይከ በአንተ ላይ ኩለ የውሚን ሰላት ሚአ ወሲቱን ሰደቃ ሶስት መቶ ስልሳ ሰደቃ ይጠብቃል በየቀኑ ሶስት መቶ ስልሳ ሰደቃ ማድረግ አለበት በየቀን አሁን የዛሬ ቀን ሶስት መቶ ስልሳ ሰደቃ መደረግ አለበት እንዴት ነው የምትወጣው ይሄን 360 ሰደቃ قال النبي صلى الله عليه وسلم النبي صلى الله عليه وسلم بالوا ويجزئ من ذلك ركعتان يركعهما من الضحى ويجزئ يبقى قال كسوسمة يبقى قال بقى 360 يدفن من من ذلك كذا يبقى قال ركعتان ሁለቱ ركعه ሁለቱ ركعه يركعهما عند ሰው የሚሰግዳቸው من الضحى فضحى صلاه الضحى ሁለት ركعه مسجد ይሄ ነው በቃ ያለው ትልቅ ጥቅም ነው هذه فائده عظيمه ايه ትልቅ የሆነ ጥቅም ነው فبدلا من ان انظر هل اتيت ب 360 صدقه فبدلا قياري من ان انظر كما يتي قياري من بي هل اتيت አምጥቻለሁ እንዴ ب360 صدقه 360 ሰደቃ አምጥቻለሁ እንዴ ሰርቻለሁ እንዴ ብዬ ከማ ይሄንን ከማየት ገና ከመቸገር وصلي ركعتين ሁለት ረክዓ ሰግዳለሁ فتغني ታብቃቃኛለች عن 360 صدقه ከ360 صدقه ታብቃቃኛለች لكن هذه الصدقه ليست صدقه مال ነገር ግን እቺ ሰደቃ የገንዘብ ሰደቃ ብቻ አይደለችም በል كل عمل يقرب الى الله فهو صدقه እሺ ስራ ሁላ ወደ አላህ የሚያቀርብ ሰደቃ ነው كل تكبيرة صدقة። አላሁ አክበር ማለት ሁላ ሰደቃ ነው አላሁ አክበር የሚባለው እያንዳንዱ አላሁ አክበር ማለት ነው የተፈለገው ሁሉ ተክቢረት አላሁ አክበር ማለት ሁላ ሰደቃ ነው ሰውየው ምን ከነየተበት ኢኽላስ ካለው ማለት ነው ኢኽላስ ከሌለውና ምን አለ ኢኽላስ ካለው ያው ታቢያው ካለ ምን ብሎ በራሱ አቅጣጫ ሳይተገበረው በነብዩ አቅጣጫ እየተገበረ ኢኽላስ ካለው ምን አለ ማለት ነው አሁን የዒድ ተክቢራ ላይ የሚደረገው እኮ ተክቢራ እኮ ተዓቡድያን ነው ለእልህም ለምንም እኮ አይደለም ተክቢራው የሚደረገው በዒባዳ ስለዚህ ነው በምን መሆን ያለበት የምንለው በኹሹዕ ነው ዒባዳ ላይ ሁሉ ጊዜ ምን ያስፈልጋል አላህ መፍራት ያስፈልጋል አይደል አላህ እኮ ወይ ሊቀበለን ወይ ላይቀበለን ስለዚህ አላህ እንዲቀበለን አድርጎ ተናንሶ ነው የሚደረገው ማለት ነው ዒባዳ تأسجي على مالك سيبت أبو كل تكبيرة صدقة وكل تهليلة صدقة لا إله إلا الله متريان لله صدقة عنتي إذ كلا إله إلا الله لا إخلاصي بلاكم جيسوي يوم أرمي نابا متابعة مدرى آه، خلق سبسوة لا إله إلا الله سيلا ندى كل عند زين بيضوا الله በየቦታው የቢድዓ ሰዎች ማለት ነው ተሰብስቦ ላኢላሃ ኢለላህ ይላሉ የሚለው አሁን ይሄ ሁ የሚለውን ገና ضمير ለማምጣት ነው አላህ አላህ አላህ ብሎም ይዘክራል አንዳንድ አላህ አላህ አላህ አላህ ይሄ ዚክር አይደለም ወይ ሱብሃንአላህ መሆን አለበት ወይ አላሁ አክበር መሆን አለበት ምን አላህ ምን አሁን እኮ ግራ የሚያጋባ ነገር ነው አላህ የጠራ ነው ነው ሱብሃንአላህ መባል አለበት። ወይ ደግሞ አላህ ትልቅ ነው ከማንም በላይ ነው አላሁ አክበር ወይ ደግሞ ላኢላሃ ኢለላህ ከአላህ ውጭ በእውነት የሚመለክ የሆነ አምላክ የለም። እንዲህ ነው እንጂ መሆን ያለበት አላህ አላህ የሚባል ዝክር የለም። ይህም ደግሞ ረዘመባቸው መሰለኝ አንዳንዶቹ በዶሚር አልጋይብ ብቻ በዚህ አይነትም የሚዘክር አለ ሁ ሁ እያለ ማለት ነው። ሁወ ሁወ እኮ ነው አሱ ሁወ ሁወ ሁወ ሁወ እሱ እሱ እሱ እሱ እያሉ ይዘክራሉ። እሱ ምንድነው ይሄ ዝክር ከየት ነው የመጣው? እና እንደዚህ ያለ ዚክር አይደለም ማለት ነው። ይሄ ጨዋታ ነው። እንዳ ሰውየው እንደው መጫወት ፈልጎ ከሆነ በሌላ ነገር ቢጫወት ጥሩ ነው፣ እንዳይከፍር ማለት ነው። እስትህዛ ከሚያደርግ ወኩሉ ተህሊለቲን ሰደቃ፣ ሁሉም ኢላሀ ኢላላህ የሚባለው ሰደቃ ነው። ምን ካደረገ ይሆንላችሁ? በተገቢው በእኽላስና በሙታበዓ ነብያችን አለይሂ ሰላቱ ወሰለም ተከትሎ ወኩሉ ተህሊለቲን ሰደቃ ሁሉም አልሐምዱሊላህ የሚባለው ይሄ ተህሚዱ ሰደቃ ነው። ወአምሩ ቢልማዕሩፍ ሰደቃ በመልካም ነገር ማዘዝ ሰደቃ ነው። በመልካም ነገር የሚታዘዘው እንዴት ነው? ومن أصول أهل السنة والجماعة الأمر بالمعروف والنهي عن المنكر كأهل السنة والجماعة قاعدة وتوست كقرآن كحديث ممرة وتوست عنده مدنه بملكام ما زلت نفسه نقر مكان إيه قديها نقر قد نقر قد أمر بالمعروف እንዴት ነው የሚደረገው ከተባለ نأمر بالمعروف بالمعروف وننهى عن المنكر በመልካም ነገር እናዛለን በመልካሙ إذا أمرنا بالمعروف نأمر أيضا طريقنا لا بد أن يكون معروفا ራሱ ይህንን አምር ቢልማዕሩፍ ያደረግንበት መንገድ ማዕሩፍ መሆን አለበት መልካም መሆን አለበት እንጂ በመጥፎ ለመልካም ነገር ማነሳሳት የለም። ለመልካም ነገር ስናነሳሳ በመጥፎ ሂደት መሆን የለበትም። ለምሳሌ ሰዎች እንዲሰግዱ ይፈልጋል አንድ ሰዎች እንዲሰግዱ ሲፈልግ እየሰደበ ዳዓው ያደርጋል። እየሰደበ ምን እያለ ሊሆን ይችላል? እናንተ የዚና ልጆች፣ ይኸው የዚና ልጅነታችሁ ነው እንደዚህ ያደርጋችሁ ይላቸዋል ምሳሌ ነው እንጂማ እንደው ንጹህ ብትሆኑ ሶላትን ማታቆሙ እንደዚህ ማታቆሙ አሁን የፈለገው ምንድነው እሱ ሶላት ዘገሩ ነው ግን ጠሪቁ አሁን ያደረገ ዳዋ ያደረገ ያለበት መስመር ምንድነው የስድብ ነው የስድብ ነው አሁን ይሄኛው معروف ይሆናል ወይ ከተባለ አይ እዛን ነው ላቡድ አን ይላል ይሄ ጠሪቁ ራሱ ምን መሆን አለበት መልካም መሆን አለበት ወደ መልካም ነገር ሲታዘዝ ነው ከመጥፎ ነገር ደግሞ ሲከለክል لا بد أن يكون طريقه معروفا نعم በድጋሚ መንገዱ ከእንደገና ምን መሆን አለበት መልካም መሆን አለበት ከመጥፎ ነገር ከሙንከሩ ሙንከሩን ሲያወግዝ لا ننكر منكرا بالمنكر ይላሉ ሙንከሩ በሙንከር አናወግዝም ነው የሚባለው ይሄ የተከለከለ ነው ሙንከር በሙንከር ሙንከር አለ መጥፎ ነገር አየህ ለምሳሌ አንድ ሰው አንዱን ሰው ሲበድል ልታይ ሲበድል ስታየው አንተ ጉልበት አለኝ አልክና ያኛውን በደለ የተባለውን ሲሰድበው ሲያይ አንተ ደግሞ መጣህና ገደልክ። እሱ ሰደበ፣ አንተ ደግሞ እሱን ገደልክ ማለት ነው። እንግዲህ አወግዛለሁ ብለህ ነው። ነገር ግን ምን እያረክ ነው? አሁን አንተ አወጋገዝ ስርዓትህ በጣም የከበደ ነው የሆነ። ይሄ ፍጹም አይሆንም ማለት ነው። ፍጹም አይሆንም። አሁን አላ እንደው ትንሽ ምሳሌ ነገር ከሆነ ብዬ ነው እንጂ በጣም ብዙ አለ ማለት ነው። ሌላውን እናንተ ታዩታላችሁ። እኔ እንደዚህ ጀምር ካረኩላችሁ ታዩታላችሁ ማለት ነው። መልካም ነገር በመልካም እንጂ አናዝ በመልካም አቅጣጫ እንጂ አናዝ መልካም ነገር ነው። መጥፎ ነገር ስናወግዝ ደግሞ በመልካም አቅጣጫ እንጂ በመጥፎ አሁንም አናውዝ። ይሄ ግድ ነው። አሁን አሹራ አስር ላይ ማለት ነው አሹራ አስር ላይ ራፍዳዎቹን ብናያቸው እነዚህ እነ አልይን እነ ሁሴይንን የሚያመልኩ አሉ አይደለም የራፍድ ላይ እነዛኛዎቹ ሁሴን የሞተበት ቀን ነው በማለት የትልቅ የሀዘን ቀን ነው ይላሉ። በጣም ብዙ ሚሊየን ሺዓ ይሰበሰባል ወደ ከርበላ የሚባል ቦታ ላይ የአላህ በላይ የወረደበት ቦታ ነው ቦታው ማለት ነው። የመጨረሻው የሽርክ ቦታ ነው። እዛ ተመስህ ያደርጋሉ ካዕባ እዛ ጋር አለ ከሚባል ድረስ የሰው ጥርቅም አለ እዛ ጋር የሚበዛው እዛ ጋር ታዲያ የሚሰራው አጠቃላይ ሽርክ ነው በጥቅሉ ሽርክ ነው ኩፍር ነው የሚከናወነው በጣም ዋይ ዋይ ይላሉ ያለቅሳሉ ራሳቸውን እንደዚህ ይገርፋሉ ይጮሃሉ ምን ይላሉ በዛን ቀን እነሱ ሁሴን የሞተበት ቀን ነው ብለው ማለት ነው። ሌሎቹ ደግሞ ሰዎች ነዋስብ የሚባሉ አሉ ደግሞ ጭራሽ የ أهل البيت ጠላቶች ናቸው እነዚህ ነዋስቦች ደግሞ ምንድነው የሚያደርጉት ድግስ ደግሰው የዒድ ቀን ነው የሚያደርጉት ይዛ ምንድነው ለምንድነው እንደዚህ ያደረጋችሁ ሲባል እነዛኛዎቹ የለቅሶ ቀን ስላደረጉት እኛ ምን እናደርገዋለን የዒድ ቀን እናደርገዋለን አሁን እንግዲህ እነዚህ ሰዎች ሙንከርን ኢንካር እያደረጉ ግን ያደረጉበትን አቅጣጫ ተመልከቱ ያደረጉበት አቅጣጫ ነው ሙንከር በሙንከር ሙንከር በሙንከር አይወገዝ ሙንከር የሚወገዘው ነው ቢልማው በመልካም በመልካም ያው ለዚህ ነው አህሉ ሱና ወል ጀማዓ ሷሐቦችን ይወዳሉ አህለል ቤትን ይወዳሉ አህለል ቤትን ይወዳሉ ራፊዳዎችስ አህለል ቤትን እንወዳለን ይላሉ ሷሐቦችን ይጠላሉ ሷሐቦችን ይዋጋሉ በተቃራኒ ነዋሲብ ደግሞ ሷሐቦችን ይወዳሉ ይላሉ አህለል ቤትን ይዋጋሉ ማለት ነው። አንዱን ጥሎ አንዱን አንጠልጥሎ እንደዚህ የሚባል ሸሪዓ የለም ማለት ነው። ወአምር ቢልማዕሩፍ ሰደቃ፣ በመልካም ነገር ማዘዝ ሰደቃ ነው። ወነህዩን አኒል ሙንከሪ ሰደቃ፣ በዚች ነው የመጣ ነው። ወኢማጠቱል አዛ ጠሪቂ ሰደቃ፣ ከመንገድ ላይ አዛ ማስወገድ ሰደቃ ነው። ወኢዓነቱ ረጁሊ ሰደቃ፣ አንድን ሰው ማገዝ ማገዝ ሲባል በጉልበት በገንዘብ ዋናው ኢዓና የሚባለው ብዙ ጊዜ ትብብር እገዛ በጉልበት ነው። ይሁንና ግን በገንዘብም አለ እንዲሁም ደግሞ በሐሳብም አለ። በሐሳብም አንዳንዴ ፍጹም ሰውየው ያልታየውን ነገር ልታሳየው ትችላለህ። إعانة وتعاونوا على البر والتقوى የሚለው ይሄ ያካትታል። وكل شيء ሁሉ ነገር يقرب إلى الله ወደ አላህ የሚያቃርብ ምን ቀውሊን አው ፊዕሊን ከንግግርም ይሁን ከተግባር فهو صدقة እሱ ሰደቃ ነው። هذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين